ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው የታሪክ ምሁሩና የመብት ታጋዩ ኡስታዝ አህመድ ዲኒ ጀበል መጽሐፍ ትረካ የመጨረሻ ክፍል ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 38 ረካ ልዑኩ በኢትዮጵያ ዘጠኝ ወራት ቆይታ አድርጎ በዲሴምበር 16 1648 ወደ አገሩ ተመለሰ። የልዑኩ መሪ አልሃይሚ ወደ አገሩ ከተመለሰ በኋላ የጉዞ ማስታወሻውን ከኢትዮጵያ ታሪክ ጋር በአንድነት ሲረት አልሀበሻ የሐበሻ ታሪክ ሲል መጽሐፍ ጽፏል። ስለገጠሙት ክስተቶች በዝርዝር ጽፏል። በጎንደር አቅራቢያ ሙሉ በሙሉ ሙስሊሞች ብቻ የሚኖሩበት አካባቢ በማየቱ እንደተደሰተም ገልጿል። ሙስሊሞች አንድ መስጊድና ትምህርት ቤት እንዳላቸውም አውስቷል። የአጼ ፋሲለደስ ቤተ መንግስትም በህንዳዊ መሐንዲስ መሰራቱን ጠቅሶ ስለማማሩ ምስክርነቱ ሰጥቷል። ሰላማዊ ግንኙነትን ለመፍጠር በማለም በ1660 አጼ ፋሲለደስ ለቱርኩ ሱልጣን ሐጂ ሚካኤል አቡ ዩሱፍ በተባለ ነጋዴ የተመራ ልኡክ ልኳል። አንድ የሜዳ አህያ፣ ሶስት የግላስ ቆዳዎች በርካታ ወቄት ወርቆች እንዲሁም ሴትና ወንድ ባሪያዎችን በስጦታ ልኳል። ሐጂ ሚካኤልም በኢስታንቡል ቱርክ ለሱልጣኑ ስጦታ አድርሷል። መልካም ግንኙነትን ለመፍጠር በመሻት ፋሲል በ1664 ለፐርሺያዊው መሪ ሰፋዊድ አርሜኒያዊውን ነጋዴ ኮጆ ሙራድን ልኳል። በህንድ ዴልሂም በ1659 ለነገሰው ንጉስ አውራግዚ በደስታ መግለጫውን ልኳል። ሆኖም ልዑኩ በመንገድ ላይ ዘግይቶ ህንድ የደረሰው በ1664 ነበር። የህንዱ ንጉስ በበኩሉ በጎንደር ውስጥ በካቶሊኮች የፈረሰውን የቀድሞ መስጂድ ዳግም ለመስራት 2000 የህንድ ሩፒ ልኳል። ኮጆ ሙራድ የተባለው ይህ የአጼ ፋሲል መልእክተኛ አንድ ቁርአንና ስምንት እስላማዊ መጻሕፍት እንዲሰጠው በፋሲለደስ ስም ጠይቋል። ምናልባትም ይህ አጼ ፋሲለደስ ከእስላምና ሙስሊሞች ጋር ሰላም ፈላጊ መሆኑን ለማሳየት ያደረገው ሳይሆን አይቀርም። በአጠቃላይ ፋሲለደስ በግዛት ውስጥ ንግድ እንዲስፋፋ ለማድረግ ሞክሯል። ከሙስሊሞችና ከጎረቤት ሀገሮች ጋር ሰላማዊ ግንኙነትን ለመፍጠር ጥሯል። ሙስሊሞች በመንግስት አስተዳደር በጦር ሰራዊትና በግብርና ውስጥ መሳተፍ ባይችሉም በንግዱ ዘርፍ ተጠቃሚዎች ነበሩ። ሙስሊሞች በንግዱ ብቻም ቢሆን በነጻነት መሳተፍ በመቻላቸው እንደ ቀድሞዎቹ አጼዎች የመሳደድ አጋጣሚ በፋሲለደስ ዘመን አልነበረም። ከጥንቱ ጊዜ ሲነጻጸር በፋሲለደስ ዘመን በግዛት ውስጥ የነበሩት ሙስሊሞች አንጻራዊ ሰላም አግኝተዋል። ከፋሲለደስ ግዛት ውጭ የነበሩት የዛሬዋ ኢትዮጵያ አብዛኛዎቹ አካባቢዎች በኦሮሞዎች ሙስሊሞችና በደቡብ ነዋሪዎች ቁጥጥር ስር ነበሩ። ባህላዊ እምነትን ይከተሉ የነበሩ ኦሮሞዎች በራሳቸው የገዳ ስርዓት ይተዳደሩ ነበር። ይህ ጊዜም እስላምን በስፋት የተቀበሉበት ወቅት ነበር። አጼ ፋሲለደስ ታመው በ1667 ሞቱ። ልጃቸው ዮሐንስ ቀዳማዊ አላፍ ሰገድ ተብሎ ነገሰ። ገና ከመንገሱም የሙስሊሙ ቁጥር በጎንደርና አካባቢው መበራከት ያሳስበው ገባ። በተለይ ሙስሊሙ በነጻነት ከሌሎች ጋር ተደባልቆ መኖሩ አንገበገበው። ሙስሊሙን አስመልክቶ በነገሰ በአመቱ በ1668 ጉባኤ ጠራ። በጉባኤው ላይ ጳጳስ አባ ክርስቶስ ዶሉን ጨምሮ በርካታ ቀሳውስት ተካፍለዋል። ጉባኤው አዋጅ በማውጣት ተጠናቀቀ። ሙስሊሙ ከክርስቲያኑ ጋር ተደባልቆ እንዳይኖር ታዘዘ። ሙስሊሞች በጎንደር ለብቻቸው ከከተማው ታችኛው ክፍል በቃሃ ወንዝ ዳርቻ እንዲኖሩ ተደረገ። ይህ አካባቢ በኋላ ላይ የእስላም ቤት ወይንም እስላም ጌ የሚል መጠሪያ ያገኘ አዋጁ ቤተ እስራኤላውያን እና የሌላ እምነት ተከታዮችንም የሚመለከት ነበር። ከኢትዮጵያ ሳይወጡ የቆዩት ካቶሊኮችም ለቀው እንዲወጡ ታዘዙ። ሙስሊሞች ግን ለኢኮኖሚ ወሳኝ ስለሆኑ ለብቻቸው እንዲኖሩ ተደረገ። ሙስሊሞች በጎንደር የመሬት ባለቤትና ገበሬዎች ነበሩ። አዋጁ ግን ሙስሊሞች የእርሻ መሬት መያዛቸውን ከለከለ። ከዚህ በኋላ በስፋት በንግድና በእጅ ጥበብ ይተዳደሩ ጀመር። በጎንደር አቅራቢያ የሙስሊሙ ቁጥር ሊበዛ የቻለው ሙስሊሙ ከክርስቲያኑ ጋር ተደባልቆ በመኖሩ እንደሆነ ያመነው አጼ ዮሐንስ ቀዳማዊ አዋጁን በ1682 ደገመ። ሙስሊሞች ለብቻቸው በእስላም እንዲኖሩ የመደረጉ ሌላኛው ምክንያት በቤተ መንግስቱ አቅራቢያ በብዛት ይኖሩ ስለነበር እንደሆነ ተጽፏል። በሌላ በኩል በ1769 ጎንደርን የጎበኘው የስኮትላንዱ ዜጋ ጀምስ ብሩስ የጎንደር ሙስሊሞች ጥሩና ሰፋፊ ቤቶች እንደነበሯቸው ገልጿል። ሙስሊሞች ጎንደር ከተመሰረተች ጊዜ ጀምሮ የርስ ባለቤትና ገበሬዎች ነበሩ። በዚሁ ምክንያት በንግድና በእጅ ጥበብ ይተዳደሩ ጀመር። ከፊል ሙስሊሞች መሬት ተከራይተው ግብርና ያከናውኑ ነበር። ከዋናዎቹ የመሬት አከራዮች መካከል ቤተክርስቲያን አንዷ ነበረች። እነዚህ የጎንደር ሙስሊሞች በአጼ ሰለሞን ሶስተኛው ጊዜ ከ1788 እስከ 1789 ከነበሩት ከወልቃይትና ኢስላምጌ አዲስ ዓለም አካባቢ ወደ እርግብ በር የአሁኑ ፒያሳ ተዛውረው እንዲኖሩ ተደረጉ። አጼ ዮሐንስ ቀዳማዊ በክርስቲያኑ ማህበረሰብ ዘንድ ጻድቁ ዮሐንስ ተብሎ ይታወቃል። ቄስ እንደሆነም ይታመናል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። ስለ ትዕግስታቸውም ብዛት ከዕለታት አንድ ቀን ዮሐንስ የነፍስ አባታቸው ከባለቤታቸው ጋር ግንኙነት አድርጎ ቢያገኙት ዝም ብለው ከማዕረጉም ሳይሽሩት ምህረት አድርገው አስቀመጡት ይባላል። በዚህም ምክንያት ጻድቁ ዮሐንስን የአገራችን ቄስ ነበሩ። በ1682 አጼ ዮሐንስ ቀዳማዊ በሞቱ ልጁ ቀዳማዊ ኢያሱ ከ1682 1706 ነገሰ። ኢያሱ አዲያም ሰገድ ትልቁ ተብሎ ከነገሰ በኋላ ሙራድ የተባለውን የአርመን ተወላጅ ከህንድ በቀይ ባህር በኩል የሚመጡትን ሸቀጣ ሸቀጦች ተቆጣጣሪ ያደረገው። ሐጂ አሊ የተባለውን ግብፃዊ ደግሞ ከሱዳን፣ ከግብፅ፣ ከኑቢያ የሚመጡትን ሸቀጣ ሸቀጦች ተቆጣጣሪ አድርጎ መደበው። እነኚህ ግለሰቦች ከንግዱ ባሻገር በውጭ አገር ግንኙነትም ይረዱ ነበር። ከፈረንሳዩ ንጉሥ ከሉዊ 14ኛና ከህንድ አገረ ገዢ ጋር ተዋውቀው ይላላኩም ነበር። ከ1698 እስከ 1700 ባለው ጊዜ አጼ ያሱ ቀዳማዊ በስጋ ደዌ በሽታ ታመመ። ለማከምም ዶክተር ቻርልስ ፖንሴት የተባለ ፈረንሳዊ ሐኪም መጣ። ዶክተሩ በቆይታው በጎንደር አካባቢ ስለ ሙስሊሞች አኗኗር ትዝብቱን ጽፏል። የጎንደር ሙስሊሞች ለብቻቸው እንደሚኖሩና ጀበርቲ ተብለው እንደሚጠሩም ገልጿል። እንደርሱ አገላለጽ ጀበርቲ የሚሏቸው በንቀት ባሪያ ሊሏቸው ፈልገው ነበር። ዶክተር ፓንቴስ በተጨማሪም ሙስሊሙም ሆነ ክርስቲያኑ አንዱ ያረደውን ሌላኛው እንደማይበላ ጠቅሷል። እንዲህም ይገልጸዋል። የሃይማኖት ሰው መጥቶ ሶስት ጊዜ ቀድሶበት ካልተተፋበት በቀር ሙስሊሞች በጠጡት ኩባያ እንኳን አይጠጡም። ይህንን የሚያደርጉት መጥፎ መንፈስን ለማባረር ነው። ክርስቲያኖቹ ኢትዮጵያውያን ሙስሊሞችን በመንገድ ሲያገኟቸው በግራ እጃቸው ነው የሚጨብጧቸው። ይህንን የሚያደርጉት ንቀታቸውን ለማሳየት ነው። ከዚህ የምንረዳው አጼ ዮሐንስ ቀዳማዊ የተከተለው የቤተ ክርስቲያን ጉባኤ ምን ያህል ጸረ ሙስሊም አስተሳሰብ በህዝብ ላይ እንደሰረጸ ነው። ከጎንደር ከተማ የአንድ ቀን ጉዞ ርቀት ላይ በሚገኘው አንፍራዝ በተባለው ስፍራ ሙስሊሞች ሃይማኖታቸውን በአደባባይ እንደሚተገብሩና የሙስሊሙና የክርስቲያኑ ቤት ተቀላቅሎ እንደሚገኝ ዶክተር ፓንቴስ ጨምሮ ገልጿል። አጼ ያሱ የሊበን ኦሮሞዎችን አገር ወረረ። አባገዳቸውን ዲላሞንን ገደለ። በ1704 የሜጫ ኦሮሞን ለማጥቃትም ወደ አናሪያ ዘመተ። በግቤ ወንዝ ዳርቻ ያገኘውን ገበያ አቃጠለ። ሰራዊቱም የቻለውን ያህል ዘረፈ። በኋላ ላይ ኢያሱ ታመመ። ከአጼ ኢያሱ ባለቤት መለኮታዊት የተወለደው ተክለ ሃይማኖትና ከቁባቶቻቸው ከወይዘሮ ቅድስቴና ከወይዘሮ ማርያማዊት የተወለዱት ልጆቹ ዙፋን እኔ ወርስ በሚል እርስ በርስ ተጣሉ። መኳንንቱም ተክለ ሃይማኖት ስልጣን እንደሚገባው በማስረዳት በአባቱ ላይ እንዲሸፍት አደረጉ። አጼ ኢያሱ ልጃቸውን ለመውጋት ጦር ይዘው ዘመቱ። በኋላ ላይ ግን ሐሳባቸውን ቀይረው መነኑ። ተክለ ሃይማኖት በሸፈተ ጊዜ ረድተውት የነበሩት የጎጃም መኳንንትና ሊቃውንት እንደ ውለታ ክርስቶስ በተዋህዶ ባህሪው አምላክ መሆኑ ቀርቶ በቅባት የባህሪ አምላክ ሆነ የሚል አዋጅ አስነግርልን ብለው ለመኑት። አዋጁንም አስነገረላቸው። የተክላይ ማውት አባት ያሱ ባሉበት ሆነው ልጃቸው እንዲመጣላቸው መልክተኛ ላኩ። እርሱ ግን አፊዞ መልክተኞቹን አሰረ። ደጋግመው ለሶስተኛ ጊዜ ያህል መልክተኛ ላኩ። በተራው ተክላይ ማውት ለአባቱ እንዲህ ሲል መልእክት ላከ። ቤትወንም አለቅ ከሱባንዎም አልወርድ የመነነ ሰው አልጋምኑ ነው የመነነ ከድሮ የሞተ ከመቃብር ይመለሳልን ዛሬ በርሱ የተጀመረ እንደሆነ ወይንም ለምን መነንሁ ብለው ተጸጽተው እንደሆነ ከመነኑበት ደሴት ይውጡና እንዋጋ። ተክለሃይማኖት አባቱ እያሱ ከደሴቱ ወጥተው እንዳይዋጉት በደሴቱ ዙሪያ ያሉ ታንኳዎችን በእሳት አቃጠለ። ደሴቱንም ያስጠብቅ ጀመረ። እንደ ተክለ ጻድቅ መኩሪያ አገላለጽ ከአራት ወራት በኋላ ተክለ ሃይማኖት፣ ደጃፍ ፍስሐ ክርስቶስ ጳውሎስንና ዳርመን አባ ሰይፈ ሚካኤልና አባ ዘወልድ ማርያምን 150 ጦር ጨምረው ወደ ዲቅ ደሴት ሄደው አጼ ኢያሱን ከዲቃውጥ ወደ ጨቅላ መንዝ ውሰዷቸው፣ አልሄድም ያሉ እንደሆነ ግን እዚያው ግደሏቸው ብሎ አዘዘም። በመጨረሻም ቤታቸውን አቃጠሉ፣ ገደሏቸውም። ተክላይ ማለት ልዑል ሰገድ ተብሎም በይፋ ነገሰ። የገዛ ወላጅ አባቱን እንዲህ ያደረገ በሌሎች ዜጎች ላይ ምን ሊያደርግ እንደሚችል አስቡት። ሆኖም አጼ ተክለ ሃይማኖት አደን በወጣበት በራሱ ሰራዊት በጥይት ተደበደበ፣ በጦር ተወግቶም ተገደለ። ማላ ፈቃድ ይህ ቅጽ በዚሁ ተፈጸመ።